الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባቡ አልወቅፍ ወቅፍን ጀምረን ነበር። ባቡ አልወቅፊ ወቅፍ ማለት ሉገተን ልሐብስ ወልኢምሳክ አንድ ነገር መገደብና መቆጠብ አለመፈጸም መታገድ ማለት ነው። ወቅፍ ማለት ቀጥ ማለት ማለት ነው። ወፊ ሸርዕ ከወሰድነው በሸሪዓ ትርጉሙ ደግሞ ሸርዓዊ ትርጉሙን ስንመለከት ወቅፍ ማለት ሀብሱ ማሊን ገንዘብን መገደብ ነው። ይምክኑ ልንትፋዑ ቤት ማዕበቃ አይኒ በአካል እያለ ለራስ አለመጠቀም ይቀጥዕ ተሰርፊ ረቀበት አላ ሙባህ በቂ በሆነና አጅር በሚያስገኝ ነገር ላይ ሰጥቶ ያንን ነገር አለመጠቀም ማለት ነው። عن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال اذا مات الانسان የሰው ልጅ ሲሞት ይንቀጡ አንሁ አመሉ ስራው ይቋረጣል ኢላ ሚን ሰላት ከሶስት ነገራቶች ሲቀር አንደኛ ኢላ ሚን ሰደቀቲን ጃሪያ ቀጣይነትና ፈሳሽ የሆነች ሰደቃ ቀጣይነት ያላት ሰደቃ አው ዒልም ይንተፈዑ ቢህ ወይ የሚጠቀሙበት እውቀት አወለዱ ትቶ የሄደ ሲቀር አወለዱን ሷልሕ የድዑ ለሁ ወይ ዱዓ የሚያደርግለት ልጅ የወለደና ከኋላ ትቶ የሄደ ሲቀር ከነዚህ ውጭ የሰው ልጅ ስራ ይቋረጣል ይላሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ውስጥ ኢላ ሚን ሰደቀቲን ጃሪያ ያለው ነው። ሰደቀተን ጃሪያ ማለት ወቅት እዚህ ውስጥ እንደሚገባ ለማመላከት ነው ሐዲስ የመጣው። وعن ابن عمر رضي الله تعالى عنهما قال أصاب عمر رضي الله تعالى عنه كعبد الله بن عمر كلجاتهم يتزقبوا رضي الله تعالى عنهما قال أصاب عمر رضي الله تعالى عنه عمر أجنوا أرضا مريتنا أجنوا بخيبر ኸይበር ላይ መሬትን አገኙ ይላል። ኸይበርን በከፈቱ ጊዜ መሬት ለሰሐብዩ ሲከፋፈሉ ዑመርም ትልቅ መሬት አግኝተው ነበር። أرضا بخيبر ኸይበር ላይ መሬት አገኙ ተሰጣቸው። ፈአተ ነቢይ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጡና ዑመር يستأمره فيها ሊያስፈቅዷቸው ሊያማክሯቸው ነብዩ ጋር መጡ ዑመር ዑመር ነብዩን عليه الصلاة والسلام ሊያማክራቸው ነብዩ ጋር መጣ ሊያስፈቅድ ማለት ነው። ፈቃለ ያ ረሱለላህ መጣና የአላህ መላክተኛ ሆይ አላቸው እኔ እኔ أصبت አርበን አይወጀቱ አርበን መሬት አግኝቼ ኸይበረ ኸይበር ላይ መሬት አግኝቼ ነበር ተሰጥቶኝ ነበር አላቸው። ያማክራቸው መጥቶ ነው ኸይበር መሬት አግኝቼ ነበር ወለም ኡሲብ ማለን ገንዘብን አግኝቼ አላቅም ወለም ኡሲብ ማለን ገንዘብ አግኝቼ አላቅም ቀጡ በጭራሽ ገንዘብ የሚባል አግኝቼ አላቅም ሆ አንፈሱ ዒንድ ምንሁ እኔ ዘንድ በጣም ምርጥ የሆነ ንብረት ከዚህ የበለጠ አግኝቼ አላቅም ሆ ያገኘሁት ገንዘብ አንፈሱ እጅግ ተመራጭ እንጂ እኔ ዘንድ ምንሁ ከዚህ አሁን ካገኘሁት የበለጠ አንድም ገንዘብ አግኝቼ አላውቅም። እጅግ ውድና ደስ የሚል መሬት ነው ያገኘሁት አላቸው። ፈቃል ዋታ ከስም አለበት ፈቃል ነብዩ እንዳሉ አሉት እንሽተ ከፈለክ አሉት ሊያማክራቸውም ነበር ይሄ እንሽተ ከፈለክ ሀበተ አስለሃ የገንዘቡ የመሬቱን አፍሉን እላዩ ላይ ያለውን እንትን መሰረቱን ወይንም ደግሞ አታክልቶችን ሙሉ በሙሉ መሰረቱን የመሬቱን መሰረት ሙሉ በሙሉ ሀብት ማድረግ ትችላለህ። አበተ ማለት ቢማዕና ወቀተ ወቅት ማድረግ ትችላለህ። ወቅት ማድረግ ትችላለህ። አፍላ ማለት የመሬቱን ስር መሰረት ሙሉ በሙሉ ለማለት ፈልግ። አፍላ ሙሉ በሙሉ ወቅት ማድረግ ትችላለህ። ወተፈደቅተ ቢሃ ሰደቃ መስጠት ትችላለህ። ቃል እንዲህ አለ ዑመር ቃል አብደላህ ብን ዑመር ምን ይላል? ፈተፈደቀ ቢሃ ዑመሩ ነብዩ ይህንን ካማከሩትና ይህንን ከነገሩት በኋላ ኢንሽእተ ሐበስተ አስላ ወተሰደቅተ ቢሃ ካሉት በኋላ ፈተሰደቀ ቢሃ ዑመር ዑመር ሶደቃ ሰጣት ረዲየላሁ ተዓላ ያንን መሬቱን ከእናታቸው ሶደቃ ሰጠው። አነሁ እንዲህ አለች አነሁ ይህ ወቅት ላ ዩባዑ አስሉሃ መሰረቱ አይሸጥም። አታክልትም ከሆነ ግንዱ አይሸጥም፣ መሬትም ከሆነ መሬቱ ከነመሰረቱ አይሸጥም አይሸጥም። ላ ዩባዕ አይሸጥም። አስሉሃ መሰረቱ አይሸጥም። ወላ ዩረቱ አይወረስም። ባለቤቱ ቢሞት ለወራሾች ይመለሳል አይባልም። ወቅፍ ከተከተተ በኋላ ወላ ይሃቡ ስጦታም አይሰጥም። ወቅት የተደረገ ነገር ከነ መሰረቱ ነው ወቅት የሚደረገው። ለምሳሌ አንድ ሰው ቴምር የተምር ዛፍ ወቅፍ አድርጎ ከሆነ ከነ መሰረቱ ከነ ዛፉ ነው ወቅፍ የሚሆነው እንጂ ፍራፍሬው ብቻ ለሰዎች ይሰጣል፣ ግንዱ የማን እንደሆነ አይታወቅም አይባልም አይባልም ከነ አስሉ ወቅት ነው የሚሆነው። አነሁ ላይ ዩባዑ አስላ መሰረቱ አይሸጥም፣ ወላ ዩረት አይወርስም፣ ወላ ዩሃብ ለሌላ አካልም አይሰጥም። ወቅፍ ከተደረገ አልቋል። በቃ ወቅፍ ነው ለተሰጠው ነገር ለመስጂድም ገቢ ይሁን ለምስኪኖችም ይሁን ለአይታሞችም ይሁን ከተሰጠ በኋላ ተሰጥቷል፣ አለቀ። ወቅፉ ገደ ማለት ፈተሰደቀ ቢሃ ዑመር ሰደቃ ሰጣ። ፊል ፉቀራ ለድሆች ብሎ ሰጠ። ወፊል ቁርባ ለቅርብ ዘመዶችም አከፋፈለ። ወፊል ሪቃብ ነፃ ለሚወጡ ባሮች እንደዚሁ ገንዘብ አምጡ የተባሉ ሪቃ ሙካተባ የሚባሉት ማለት ነው። ሙካተብ ማለት ገንዘብ ይሄና ከል ገንዘብ አምጣና ነፃ ትለቀቃለህ የተባለ ሙካተብ ይባላል። ሙደበር የሚባለው ደግሞ እኔ ስሙት ነፃ ትወጣለህ ያለው አለቀው مدبر ይባላል። مكاتب ስለዚህ ወፍር ማለት ባሪያ ነፃ ባሮች ነፃ የሚወጡበትም ገንዘብ እንደሆናቸው ከዚሁ ከወቅፉ አካፍሏቸዋል። ያን ወቅፍ ዑመር ለምን ለምንድን ነው የሰጠው? فتصدق بها عمر في الفقراء ለድሆች وفي القربى በቅርብ ዘመዶች وفي الرقاب ነፃ ለሚወጡ ባሮች وفي سبيل الله في سبيل الله ለሚንቀሳቀሱ ለሙጃሂዲኖች ለእነሱ ሽፋን የሚሆን ሰጠ። ፊሰቢልላህ ወብን ሰቢል ለሙሳፊር ለመንገደኞች ወበይፍ ለእንግዶች ለእነዚህ ሁሉ ወቅፍ አደረገው ማለት ነው። ላ ባይሆን ችግር የለም ይሄ ጀነራል የወቅፍ እንትን ነው አህካም ነው እዚህ ላይ የሚነግረን ላጁናሃ ችግር የለም ወንጀል የለም አላመወልያሃ ሐላፊ ለሆነ ወቅፍ ለሆነችው እህል ወይንም እንትን መሬት አታክልት ላጁናሃ ችግር የለም አላመወልያሃ አታክልቷን ሐላፊ ለሆነ ሰው አየእኩለ ሚና ከአታክልቱ ላይ ቢበላ ለጠባቂው ችግር የለም ቢል ማዕሩፍ አይሆን በታወቀው ያክል ነው መብላት ያለበት ወደ ቤቱ ይዞ መሄድ ለንብረት የሚሆነው የሚያስቀምጠው እናንተን የሚለው የሚሸጥ ይዞ መሄድ የለበትም። ቢል ማዕሩፍ ለአንድ ሰው ይመገባዋል ይበቃል የሚባል ያክል ቢበላ ችግር የለም። ላጁናሃ ችግር የለም። አላመል ወሊያሃ ኃላፊ በሆነ አካል ላይ አየኩነ ሚንሃ ቢመገብ ቢል ማዕሩፍ በተፈቀደው መልኩ ማለት ነው። በተፈቀደው በሸሪዓ በተፈቀደው መልኩ ቢጠቀም ችግር የለም። ወይጥዒሙ ሰዲቀን ጓደኛውንም ቢመግብ ችግር የለም። ጓደኛውንም ቢሰጥ ችግር የለም። ወቅቱ ላይ አታክልቱ ላይ ኃላፊ የሆነው አካል ማለት ገይረ ሙተነዊልን ማለን ባይሆን እንደ ንብረትነት ገንዘብ ይዞ መሄድ የለበትም። ሊያስቀምጥ ቤት ማለት ነው። ጓደኛውንም ቢያበላ እሱም ቢበላ ችግር የለም። በጣም ብዙ ንብረት ነበር ነው። ገይረ ሙተመዊልን ባይሆን ገንዘብ አድርጎ ማለን እንደ ንብረት አድርጎ መጠቀም የለበትም እንጂ ማለት ነው። ወለፍዶ ለሙስሊሚን ሐዲሱ ሙተፈቅ አለይህ ነው። አረፍተ ነገሩን አስተካክሎ ነው የገለጹት። በዛ አይነት መልኩ ያስቀመጡት የሙስሊም ዘገባ ነው። ሙስሊም ነው። ቡኻሪ ላይ የዚሁ ማዕና የያዘ ተመሳሳይ አለ። ከአብዱላህ ብን ዑመር የተያዘ ማለት ነው። ሐዲሱ ሙተፈቅ ዐለይህ ነው። ከዚህ ብዙ አህካሞችን እናገኛለን። ወቅፍ ማለት መሰረቱ እንዳለ ምንድነው የሚሆነው? መውቁፍ ነው የሚሆነው። ለድሆች ይደረጋል፣ ለቅርብ ዘመዶች፣ ሲሪቃ፣ ፊሰቢልላህ፣ እብን ሰቢል፣ ባይት፣ ለዚህ ሁሉ ለአይታሞች፣ ለምን ለዚህ ሁሉ ወቅፍ ይደረጋል ማለት ነው። ለልመስጂድ في سبيل ከተባለ ለልመስጂድም ይሆናል፣ ቁርአን መግዣ ይሆናል፣ ለመንጣፍ ይሆናል፣ መስጂድ መስሪያ፣ መድረሳ ምናምን ለዛ ገቢ ይደረጋል። አታክልቱም ፊሰቢልላህ ገቢ ይደረጋል ማለት ምን ማለት ነው? ለፈረሶች ለመሳሪያ መግዣ ምናምን ፍራፍሬው ማለት ነው። ለዛ ይጠቅማል። እና ደግሞ ኃላፊ ለሆነ ሰው አታክልትን ለሚጠብቅ ሰውና በዛ አካባቢ ላለ ከአታክልቱ ቢል ሸሪዓ በሚፈቅደው መልኩ ቢጠቀም ችግር የለም። ጓደኛውንም ቢመግብም ችግር የለም። ባይሆን ገይረ ሙተመውሊን ማለን ተቀማጭ ገንዘብና ለራሱ ገንዘብ የሚያደርገው ንብረት ባይሆን መውሰድ የለበትም። ወቅፍ ነው ማለት ነው። ወፊ ሪዋየት ሊልቡኻሪ ለቡኻሪ በሆነ ዘገባ ተፈደቅ ቢአፍሊሃ አሉት ነቢዩ ዓለይሂ ሰላቱ ወሰላም። ተፈደቅ ቢአፍሊሃ አስሉን ሰደቃ ስጡ አሉት። ላ የማይሸጥ ወላ ዩሀብ የማይሰጥ አድርገ ለማንም አይሰጥም። በቃ አንድ ጊዜ ከእጅ ወጣ ወጣለች። ላ ዩባዕ የማይሰጥ ወላ ዩሀብ የማይሰጥ አድርገ ሰደቃ ስጠው። ላኪን ነገር ግን ዩንፈቁ ሰመሩ ፍሬው ወጪ ይደረጋል። ፍራ ፍሬ አይሸጥም። ለማንም ለማንም አይሰጥም። ይቀመጣል። እስካረጀ ድረስ ይጠቀሙበታል። ለመስጊዱ ወይንም ደግሞ ወቅፍ ለተደረገው ይደረጋል ማለት ነው። አይሸጥምም አይሰጥምም። ወላኪ ዩንፈቁ ተመሩ ፍራፍሬው ባይሆን ወጪ ይደረጋል፣ ለተሰጠው አካል ይሰጣል ማለት ነው። ግልጽ ነው። እሺ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ما هو السؤال ምን እ አይ እንዴት ላድርገው ለምን ልስጠው? ወቅፍ ራሱ አስቧል፣ ሰውየው ፈልጓል ማድረጉ ግን ለምን እንደሚሰጠው አማከራቸው። በምን አይነት መልክ እንደሚያደርግም አሳዩት ነብዩ አለይሂ ሰላቱ ወሰላም። ለእነማን እንደሚሰጥም አሳዩት። በጣም እወደዋለሁ ይሄን ንብረቴን፣ የሚገርም ጥሩ ነው። ከፈለግ ካሉና ቀጠሉ። እሱም ላለመስጠት ያሰበውን ነገር እንደገና እንዲሰጥ ቀሰቀሱት ማለት አይደለም፣ አስቧል እሱም በጣም ጥሩ ነው ብሎ ወስፌ ገለጸላቸው። ለምንድን ነው ከኋላ ሲገልጽ የነበረው ወቅፍ ለማድረግ አስቧል። እጅግ በጣም ውድ ገንዘቤ ነው፣ በጣም የምወደው ንብረት ነው ብሎ ደስ የሚልና እንደዚህ አይነት ገንዘብ አልነበረኝም ብሎ ነበር የነገራቸው። ከዛ ይሄን ከፈለክ እኮ ወቅፍ ለማድረግ ከፈለክ በዚህ አይነት መልኩ ታደርጋለህ አሉና ነገሩ። በምን አይነት ሶደቃ እንደሚሰጥ ነበር ያስፈታኝ። በምን አይነት መልኩ ዋና ቢሆረረ ረዲየላሁ ተዓላ አንሁ በዓተ ረሱሉላህ ሰለላሁ ዐለይሂ ወሰለም ዑመረ አለ ሰደቃ ነብዩ አለይሂ ሰላቱ ወሰላም ዑመርን ሰደቃ እንዲሰበስብ ላኩ። ሰደቃን የዘካን ማለት ነው። አለ ሰደቃ አለ ዘካ ዘካን ሰብስብ ብለው ላኩ። አል ሐዲስ ሐዲስ ይቀጥላል። ወፊህ እዛ ሐዲስ ውስጥ ምን የሚል አለ? ዑመር ሶደቃ እንዲሰበስብ ወይንም ደግሞ የዘካን ገንዘብ እንዲሰበስብ ነብዩ አለይሂ ሰላቱ ወሰላም ሐላፊ ወኪል አድርገው ልከውት ነበር። ይህን ሲባቢል ወካላ ቀርተነዋል። ራሱ ሐዲስ ነብዩ አለይሂ ሰላቱ ወሰላም አመን በዓተ ረሱሉላህ ሰለላሁ ዐለይሂ ወሰለም ዑመረ አለ ሰደቃ ብለን አለ ሐዲስ ብለን እዛ ዘግተነው ነበር ቀርተናል። ሲባብል ወካላ ነብዩ አለይሂ ሰላቱ ወሰለም ዑመርን ወኪል አድርገው ላኩት ብለን ተርጉመን ለወኪልነት ደሊል አድርገን አምጥተነው ነበር። ዛሬ ደግሞ ለእንትን እዛው ሐዲስ ውስጥ ወቅትን የተመለከታልና ማለት በዓተ ረሱሉላህ ሰለላሁ ዐለይሂ ወሰለም ዑመረ ነብዩ አለይሂ ሰላቱ ሰላም ዑመርን ላኩት አለ ሰደቃ ዘካን እንዲሰበስብላቸው ላኩት። አልሐዲስ ሐዲሱ ይቀጥላል። ወፊ እዛ ሐዲስ ውስጥ ምን የሚላለ ዑመር ሊሰበስብ ሂዶ ያጋጠመው የተለያዩ ክስተቶች አሉ። እብነ ጀሚል የሚባለው እብነ ጀሚል የሚባለው አልሰጥህም አለው። ኻሊድም አልሰጥም፣ አባስም የነብዩ አጎት እነዚህ ሶስቱ ሰዎች ላይ ችግር አግኝቶ ነበር። ለነብዩ መጥቶ ዑመር ከሰዎች ሲቀበል ዘካ ከወጀበባቸው ሰዎች ሲሰበስብ እነዚህ ሶስቱ ሰዎች አንገራግረውበት ነበር። እና ለነብዩ መጥቶ ዑመር ወቀሰ። እብነ ጀቢልም እምቢ አለኝ፣ አባት የእርስዎም ማጎት እምቢ አለ፣ ኻሊድም እምቢ አለ ብሎ ተናገረ። ለነብዩ መጣና ነገራቸው። ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። ወፊ እዛ ሐዲስ ምን የሚላለ ፈአማ ኻሊድ ኻሊድማ አሉ ኻሊድማ ፈቀድ በለምቱሙ እየበደላችሁት እኮ ነው ኻሊድን ለምን ፈቀድ ያህተበሰ ወቅፍ አድርጓል አድራአሁ የጦር መሳሪያ እንትኑን የጦር ቀሚሱን የጦር መሳሪያው ወአዕታደሁ ሸቀጣ ሸቀጡን ፊሰቢልላህ ለአላህ መንገድ ሙሉ በሙሉ ወቅፍ አድርጎታል። እሱ ላይ ምን ዘካ ይወጅበታል ብለህ ዘካ አምጣ ትለዋለህ። ካሊድ እምቢ ማለቱ ሳይሆን ምንም የለውም። ፈአማ ካሊድ ካሊድማ እምቢ ማለቱ እኮ አይደለም ዑመር አሉ። ዑመር ግን ሶስት ሰዎች እንዲህ ብለው ተነበራልን መጣሉ። ካሊድም እንዲህ አለኝ አላቸው። አልዓባስም እንዲህ አለኝ አባስና አብዱል እንዲሁም እብነ ጀሚል እነዚህ ሶስት ሰዎች እንዲህ አሉኝ ብሎ ነበር የመጣው። ፈአማ ካሊድ አሉ ነብዩ መልስ ሰጡ። ካሊድማ እኮ ፈቀድ ያህተበከ አግዷል፣ ገድቧል፣ ወቅፍ አድርጓል። አድራአሁ የጦር ቀሚሱን ሙሉ በሙሉ ለጅሃድ ሰጥቷል። ወአዕታደሁ ወአዕታደሁ እቃዎቹን ትጥቁን ማለት ነው። አድራ የሚለው ጀምዑ ደርዕን ደርዕ ማለት ጦር ቀሚስ ማለት ነው። የብረት ቀሚስ ጦር የማይወጋው أدراع ይባላል። የ درع plural ነው። أعتاد أعتاد ያለውን ደግሞ خيل خيل ብለው ፈስረውታል። ፈረስ ሰይፉ ምኑ ይሄ أعتاد ይባላል ይላሉ። አዕታድ የአዕታድ ፍሉዋል وأعتاده أدراعه ጦር ቀሚሱንም ወቅፍ ሰጥቷል። وأعتاده ሙሉ የጦር ትጥቁን ሁሉ መሳሪያውን ሰጥቷል። أدراع ምንድነው አልኳቸው? أدراع ማለት የጦር ቀሚሶቹን وأعتاده የጦር መሳሪያዎች ምንና ምንን ይይዛል አልኳችሁ? ሲላሖቹን፣ ጦሩን፣ ሰይፉንና ኸይል ፈረሱን ምናምን ይዛል። አዕታድ የሚለው ፊሰቢልላህ ፊሰቢልላህ ወቅፍ አድርጎታል እኮ ሙሉውን ምን ትጠይቁታላችሁ አሉ። ሐዲሱ ሙተፈቅ አለይህ ነው። እዚህ ላይ አልሐዲስ ሐዲሱ ይቀጥላል። ተማም አልሐዲስ የሐዲሱን አሟያ ምን ይመስላል? ይህን ይመስላል። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ማይንቅሙ እብነ ጀሚል እብነ ጀሚልማ ምን ይበላል እንዴት እንዲያይል እሱማ ምን ያድርጋሉ ኢላ አነሁ ነገር ግን ይህ ሰው ካነ ፈቂረን ድሃ ነበር ፈአግናሁላህ አላህ አከበረው ወረሱሉህ መላእክተኛውም አከበሩት እኛም የተለያየ ነገር ገኒማ በተገኘ ቁጥር እንሰጠዋለን። ድሃ ነበረ፣ አሁን ሀብታም ከሆነ በኋላ ምን ያደርግ እሱማ አሉ። ተቆጡበት፣ በጣም በጣም ተቆጡበት። ግብር ነው እንደ አልሰጥም ብሎ አልሰጥም ብሎ ነው። ሰው ልጅ ሲከብር እነዚህ ይለወጣል፣ ይቆያል። ማይንቅሙ እብኑ ጀሚል እብኑ ጀሚልማ ምን ያድርግ? እንዴት አይበቀል? ምን ያድርግ እብኑ ጀሚልማ? ይሄ ማለት ቁጣ እኮ ነው። እየተቆጡ ነው ነብዩ አለይሂ ሰላቱ ወሰለም። ኢላ አነሁ ካነ ፈቂረን ደሃ ነበር። ፈአግናሁላህ አላህ ሀብት ሰጠው። ሀብት ከሰጠው በኋላ እዚህ ደረጃ ላይ ዘካን እንዲ ማለት ደረጃ ደረሰ። ምን ያድርግ እሱማ ምን ይበላሉ። ወአማ ኻሊድ ኻሊድ ግን ፈኢነኩም ዘለምቱሙ ፈኢነኩም ተظلمون ኻሊደን እናንተ ኻሊድን እየበደላችሁት ነው። ኻሊድን ብያለኩ አይደለም። ቀድ እሕተበሰ አድራአሁ ጦር ሰጥቷል። ወአዕታደሁ እንደዚሁ ጦር መሳሪያውን ፊሰቢልላህ ወቅፍ አድርጎ ሰጥቷል። ምን አምጣ ትሉታላችሁ? ምን ትርፍ ነገር አለውና አሉ ወአመል አባስ አባስ ፈሄ አለየ የአባስ ነገር በእኔ ላይ ወሚስልሃ ማአሃ እንደውም ሌላ እጥፍ አድርጌ እሰጣለሁ አሉ ነብዩ አለይሂ ሰላቱ ወሰላም። አባስ ትናንትና የተናለ እንደ ፈሄ አለየ እሱ እሱ ላይ ያለበት ነገር አለየ በእኔ ላይ ይሁን፣ እኔ ኃላፊነቱን ወስዳለሁ፣ እኔ ከፍላለሁ አሉ። ወሚስልሃ ማአሃ ከዚሁ ጋር አብሮ አንድ ላይ ሌላ ምስል እጥፍ ማለት ነው እሰጣለሁ አሉ ነብዩ አለይሂ ሰላቱ ወሰላም። አታውቁም እንደ አሞ አጎቴ አባት ወንድም ሲኑል አብ የአባት እኮ ምንድነው አሉ ቅርንጫፍ ነው ማለት የሱ ምን ማለት ነው? ከጎን እንደዚህ የሚበቅለው አንድ እንትን ነው እ መንታ እ መንትያ ምናምን ቅርንጫፍ ማለት ነው። ማለት አንድ ዛፍ እንደዚህ ሲበቅል በዚህ ሌላ ይበቅላል፣ በዚህ ይበቅላል አይደል? ከአንድ ዛፍ ላይ የወጣ ሲኑ ይባላል። ሲኑ ማለት ምን ማለት ነው? ቅርንጫፍ አታውቁ ሲንው ነው በቃ መንትያው ስለዚህ ምን አደርጋለሁ አለ የአባትን ኃላፊነት እኔ ወስዳለሁኝ ከፍላለሁ አሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ወቅፍ እንዳለ ምን ስለሱ ንብረት አይቻልም። በሱ ንብረት ነብዩ አለይሂ ሰላቱ ወሰላም እንትን ይይዛል ይቀጡታል። ሙሉን በእኔ ኃላፊነት ውሰድ ያሉት እንደውም ያንንም ሌላ እጥፍ አድርጌ እሰጣለሁ። ከራሳቸው ከእሱም ሊሆን ይችላል ይማልነታል። እሱንም ራሱ ያዝታል። አባስን ማለት ነው። እንዲህ ሰው ለሌላ ሰው ተክቶ لا يكلف باب الهبة والعمرة والركبة باب الهبة